السلام عليكم ورحمة الله وبركاته كبرانا كبرات ፓልቶክ ተከታታዮች ያው ትንሽ አርፈድ ብያለሁ አፍሪካ ቲቪ ላይ ቆይቼ ነው ይቅርታ طيب الحمد لله رب العالمين والصلاه والسلام على من ارسله الله رحمه للعالمين وعلى اله وصحبه اجمعين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين فلنبدا دروسنا من كتاب بلوغ المرام من ادله الاحكام في كتاب الحج رقم الحديث 599 ان شاء الله أمس متو زتنا زتنيون حديث حديث ابن عباس من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته أستاذ مرحبا السلام, السلام على رسول الله الله عليه وسلم وعنه قال قال رسول الله صلى الله عليه وسلم أيها سبي حج ثم بلغ الحنث حنث فعليه أن يهج حجة أخرى وأيها عبد حج ثم أعتق فعليه حجة حجة أخرى رواه ابن أبي شيبة والبي والبيحقي والبيحقي ورجاله ثقات إلا أنه اختلف في رفعه والمحفوظ أنه موقوف طيب وعن ابن عباس رضي الله عنهما أنه قال قال رسول الله صلى الله عليه وسلم ايما ايها ما في ايما صبي حج ثم بلغ الحنث فعليه ان يحج حجه اخرى وايما عبد حج ثم اعتق فعليه ان حجه اخرى رواه ابن ابي شيبه والبيهقي ورجاله ثقات إلا أنه اختلف في رفعه والمحفوظ أنه موقوف طيب كعبد الله بن عباس ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ተዘገበ ምን አሉ قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ የሚቀጥለውን ሲሉ ሰማሁ ይሉናል አዩማ ሶብይን ማንኛውም ህፃን ማለት ነው ሴትም ሆነች ወንድም ሆነ አዩማ ሶብይን ማንኛውም ልጅ ወይም ህፃን ሐጅ በህፃንነት እያሉ ሐጅ ሰራ ثم بلغ ከዚያ አቅመ አዳም ደረሰ አቅመ ሔዋን ደረሰች አልሂንሰ ማለት ያው አቅመ አዳምነት ደረሰ ደረሰች ለማለት ነው فعليه በዛ ህፃን ላይ በዛች ህፃን ላይ አን يحج حجه اخرى ያው ገንዘብ አግኝቶ የሐጅ ግዴታ መስፈርቶች ከተሟሉ ሌላ ሐጅ መስራት ይጠበቅበታል እንጂ በህፃንነቴ እናት አባቶች ሐጅ አስደርገውኛል አዝለው ያው በቂ ነው ማለት አይችልም ነው ገንዘብ ካገኘ ገንዘብ ካላገኘ በዛው ይቀራል ወአዩማ አብድን ማንኛውም ባሪያ ሐጅ ማለት ሐጅ የሰራ ባሪያ በባርነት ላይ እያለ ሐጅ ሰራ ባሪያ ማለት ጥቁር ማለት እንዳይመስላችሁ ብዙዎቻችን ባሪያ ሲባል ያው ባሪያው እንደሌለ ጥቁር ነው የሚያስለው ጥቁር ማለት አይደለም ቀይም ሊሆን ይችላል ፈረንጅም ሊሆን ይችላል በጦርነት የተማረከ ወንድም ይሁን ሴት ባሪያ ይባላሉ በጦርነት የተማረከ ከሙስሊም ውጭ ሆነ ይብ ወደ ምርኮኛን ሲመጣ ባሪያ ለአርበኞች ከተዳደሉ በኋላ እኔ ሆር ብያለሁ ካለው አይ ላሰራት የምፈልገው ካለው መስራት ነው ያለው እንጂ ወደ ኪሱ ማስገባት የለም እንዳው ሸካለ አላየሃል ባሪያ ነበረ በአጋጣሚ ሆኖ ሰዎቹ ጥሩ ሰዎች አጋጥሞት ሐጅ ያስደረጉት ማለት ነው ከዛ በኋላ ثم اعتق ከባርነት ነፃ ተደረገ የበለጠ ሽልማት فعليه በዚህ ባሪያ ላይ ያው ሐጅ ለመስራት የሚያስችለው ገንዘብ ጉልበት መስፈርቱ እንደ ከተሟላ فعليه በርሱ ላይ ያለበት አን የሁጀ ሐጀተን ሌላ ሐጅ መስራት ይጠበቅበታል رواه ابن ابي شيبه والبيهقي ورجاله ثقات ህፃን ሆኖ የሰራው ሐጅ አያብቃቃውም ከፍ ካለና ትልቅ አቅመ አዳም ከደረሰ በኋላ ገንዘብ ካገኘ ከተሟላለት ሀጅ ማድረግ ይጠበቅበታል በባርነት ላይ እያለ የሰራው ሀጅ በፈርድ አይመዘግብለትም ያው በአጅር መዘግብለት እንጂ በግዴታ መወጣት ምን እስላም ሀጅ ነውና ያንን አያካትትም እንደገና በእድሜ አንድ ጊዜ ሀጅ ማረግ ይጠበቅበታል ምን ከሆነ በኋላ አማ እንትን ጨዋ ከሆነ በኋላ ማለት ነው ابن አቢ ሸይባ ዘግበውታል በሐቂ ዘግበውታል የዘገቡባቸው ሰዎቹ ሪጃሎቹ ማሰነዶቹ ጥሩ ናቸው ታማኝ ናቸው ሲቃት ማለት ታማኝ ናቸው ወንዶቹ ማለት ነው የተዘገበባቸው ነገር ግን ሐዲሱ መርፎ ነው ነብያችን ተናግረውታል ወይስ የራሱ አባባል ነው በሚለው خلاف አለው ልዩ والمحفوظ የሚታወቀውና የተሸመደደው የተሐፈዘው انه موقوف موقوف ነው የሚለው ነው በመውቁፍነቱ ሰሂህ ነው በመቁፍነቱ ሰይ ነው ሐዲሱ ዙሮ ዙሮ ሷሂህ አድርገውታል ጧሃዊ በሃቂ በተለያዩ ዘገባዎች ዘግበውታል ሰነዱን ሰሂህ በሆነ መርፉ በሆነ መቁፍ በሆነ ተዘግቧል ነው የሚሉት ስለዚህ ነብይነ ነጧሃዊ ዘገባ መርፉ ማድርገው ሰሂህ አድርገውታል መውቁፍም ማድርገው ሰሂህ አድርገውታል ይላል ነው ለመርፉ ደግሞ ሸዋሂድ ምስክሮች አሉ ሌሎች ዘገባ ሙታባዓም ይባላል ተከታታይም ይባላል እንደ ድጋፍ ነገር ሐዲሱን ጥንካሬ የሚሰጥ ማለት ነው እውነተኛ የሚያደርገው ማለት ነው ስለዚህ በዛም በዚህም ሐዲሱ ልንሰራበት የምንችለው ትክክለኛ ነው ኢጅማዑ ምህን ሶብይ ሆኖ የሰራው ሐጅ አጅር ይመዘገብለታል ስለ ፈርዱ ስለ ሐጅተል እስላም አያቃቃም ሆኖ የሰራውም እንደዛው አጅር ይመዘገብለታል ግን አቅማዳም ሆኖ እንደገና መስራት ተማን ነው ጨዋ ሆኖ መስራት ይጠበቅበታል ነው ሂንስ ማለት ثم بلغ الحنث ማለት በደም እንድትረዱት ቃላቱን ሂንስ ማለት ወንጀል ማለት ነው መወንጀል ማለት ነው ወደ ወንጀል የደረሰ ማለት ነው ህፃን ልጅ ወንጀል ቢሰራ ይመዘገበታል እንዴ ስለዚህ አቅመ አዳም የደረሰ ጊዜ ሙከለፍ ሆነ ይመዘገብበታል ወደ አጥፊነት ደረጃ ሲደርስ አቅመ አዳም ደረሰ ማለት ነው እከለ አጥፍቷል ወንጀለኛ ወንጀለኛ ሆኗል የሚባልበት ሲደርስ እንደገና ሐጅ መስራት ይኖርበታል ለማለት ነው የፈለገው እንጂ ሂንስ የሚለው ከመጠቀም ثم بلغ አለከዝሁ አቅመ አዳም ደረሰ ማለት ይቻላል አው ثم احتلم ማለት ይቻላል አው ثم اصبح مكلفا ተገዳጅ በሸሪዓ ህግ ተገዳጅ ሆኖ ተገኘ ከህፃነት በመውጣቱ እንደገና ሐጅ ማድረግ ይጠበቅበታል እንደማለት ነው يكتب عليه اسم ذنبه اذا بلغ حد التكليف ለማለት ነው አዩማ የምትለው አዩ ረጁል ማትቻል ማ ምትለው ዝምራ ዛይዳ ነች አዩማ እስሙ ሸርጥ ነው እዚህ ጋር ሙዓረብ ነው የምትሆነው ይላል ከኢዳፋ ተቆርጣለችና ማ ዛይዳ ነው የምትሆነው አዩ ሶብይን እንደማለት ነው አዩማ ሶብይን አዩማ አብድን ማለት አዩ ሶብይን አዩ አብድን እንደማለት አላያል የህፃንና የባሪያ ሐጁ ይበቃል መብቃቱን ስለ ሐጅ እስላም አያብቃቃም ነው ዋናው ነገር እሺ ቀጥሉ وعنه رضي الله عنه قال سمعت رسول الله صلى الله عليه وسلم يخطب يخطب يقول لا يخلون رجل بامرأة إلا ومعها ذو محرم ولا تسافر المرأة إلا مع ذي محرم فقال رجل فقال يا رسول الله إن امرأتي خرجت حاجة وإني اقتتبت في غزوة كذا وكذا قال انطلق فحج مع امرأتك متفق عليه واللفظ لمسلم <coughs> طيب وعن ابن عباس رضي الله عنهما أنه قال سمعت رسول الله صلى الله عليه وسلم يقول لا يخلون رجل بامرأة إلا ومعها ذو محرم ولا تسافر المرأة إلا مع ذي محرم فقام رجل فقال يا رسول الله إن امرأتي خرجت حاجة جمون بمعتبك أنه حاجة حاجة دايه خرجت حاجة وإني اكتبت في غزوة كذا وكذا فقال انطلق فحج مع امرأتك متفق عليه واللفظ لمسلم ابن عباስ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ነብዩ ሰለላሁ ዐለይሂ ወሰለም ሲخطቡ ሰማሁ ነው የሚሉት سمعت رسول الله ነብዩን ሰማሁ ማለት ነው يخطቡ ሲخطቡ ከخطባቸው መካከል يقولو ሲሉ ሰማሁ لا يخلون رجل አንድ ሰው ማግለል የለበትም ለብቻው ክፍል መግባት የለበትም ቢምራአትን የሆነችን ሴት ይዞ አጅነብ የሆነች እናቱ ወይ እህቱ ወይ አክስቱ ያልሆነችን ሴት ወይ የወንድሙ ልጅ ወይ የእህቱ ልጅ ካልሆነች ወይ እንጀራ እናቱ ያው ማየት የሚፈቀድ ካልሆነች ከዛ ውጭ ያለችን ሴት ይዞ አንድ ክፍል መግባት ላይخلወነ ማለት ክፍል ብቻ አይወስነውም መንገድ መውጣትም ሜዳም ቢሆን አብረው መውጣት ወደ ዱር ወደ መዝናኛ ሌላ ሰው ለለበት ቦታ ማለት ነው ከሰው ገለል የሚያደርግ ነገር ማለት ነው ማለት ነው لا يخلون رجل بامراه ማለት ከሰው ገለል ማለት የለበትም ቢምራአትን የሆነ ሴት ይዞ ኢላ ወማዓ ذو محرم አብሯት ዘመድ ቢኖራት እንጂ ወንድ ወንድ ሳብሯት ካለ ለምሳሌ ወንድሙ አብሮ አለ የወንድሙ ጓደኛ አብሮ ቢመጣ ችግር የለው ሶስት ሆነው ማለት ነው እሷ መህረም ስላለ ወይ ባሉ አብሮ ካለ ችግር የለም ወይ ልጅ አብሮ ካለ ችግር የለም አንድ ወንድ አንድ አጅነብይ ሴትን ይዞ ገለል ማለት የለበትም ክፍልም ሆነ ማንኛውም ቦታ ኢላ ወማአህር እሷ ጋር ቢኖር እንጂ ዙ محرمين የዝምድና ባለቤት ያለው ዝምድና ሲባል ያጎት ልጅ ያጎት የልጅ ልጅም ዘመድ ይባላል እሷ ልጅ የተፈለገው ማህረም ማለት ልዩ ትርጉም አለው ልዩ ትርጉሙ ምንድነው ሊያገባት የማይችል ያ ዘመድ የሚባለው ሊያገባት የማይችል ዘላለም ግዚያዊ ሳይሆን ዘላለም ማግባት የማይፈቀድ ሲሆን ማህረም የሚባለው ከዛ ውጭ ያለው ዝምድና ያለው ነው የሚባለው እንጂ ማህረም ሊባል አይችልም طيب አብሯት ዘመድ ቢኖር እንጂ ወላ ተሳፊሩ መርአቱ ሴት መውጣት የለባትም መንገድ መውጣት የለባትም ኢላ ኢላ ማዓዚ ማህረሚን ከዘመድ ጋር እንጂ እንደው ጀግናኔ ብላ ክላሿን ይዛ መውጣት የለባትም እንኳን ጀሌ ሆና ማለት ነው አብሯት ወንድ መኖር የግድ ነው ወንድ ከሌለ የፈለገውን ብቃት አለኝ እከላከላለሁ ከወንድ ያላንስም ብላ መውጣት አትችልም ወጣትም ሆነች እንደው ሽማግሌም ሆነች አሮጊት ማለት ነው فقام رجل ይሄን ኹጥባ በሚሰጡበት ሰዓት አንድ ሰው ብድግ አለ ጥያቄ ሊጠይቅ ጥያቄ አለኝ አለ ማለት ነው فقال يا رسول الله አላቸው አሁንም የምሰጡት ምክር ሴት ብቻዋን መንገድ መውጣት የለባትም እያልኩ ነው የኔ ሚስት ደግሞ ሐጅ ያለች አላቸው እነምራቲ የኔ ሚስት خرجت ወጣለች አሁን አላቸው ከሰፈሩ ወዴት ሐጀተን ሐጅ ልሰራ ወጣለች አላቸው አዳምን አስቀረ እንዳይሉት ወይኒ እኔ ደግሞ እንዳልከተላት እክቱቲብቱ ተመዝግብ ያለሁኝ አላቸው في غزوه كذا وكذا እንዲህ ያለው ዘመቻ ለዘምት ከወታደር ተመዝግብ ያለሁኝ ምን ይብቀኝ አላቸው ምን ትላላችሁ ሚስቱን ይመልሳት እንጂ ከጃል ሊቀረው እንዴ ያው ወታደሩ ብቃት ያለው ቁጥሩ ያነሰ ባለመሆኑ ምን ፈትዋ ሰጡት فقال እንጦልቅ አሉት ሄድ አንተ አሉት اذهب ማለት እንጦልቅ ማለት ተሎ ፍጠን ድረስ ድረስባት ነው فحج حج ስራ مع امراتك ከሚስት ጋር ሄዲ እንጦልቅ ሄድ ተጓዝ ቀጥል فحج حج ስራ مع امراتك ከሚስት ጋር ያንተ ጂሃድ ይሄ ነው አሁን ላይ ያለው ማለታቸው متفق عليه واللفظ المسلم ቢጂሃድ መውጣት ፈርዶል ኪፋያ ነው ፈርዶል ኪፋያ ማለት የተወሰነ ሰው ከወጣ ለሌላው ወንጀል አይኖርበትም የተወሰኑ ሰዎች ካልወጡ ግን ሌሎችም ወንጀለኛ ነው የሚሆኑት ፈርዶ ኪፋያ ነገር እንደዛ ነው አሁን ይሄ ሰው ፈርዶ ኪፋያ ነው ሌሎች ጂሃር የሚሄዱ ተመዘገቡ ብዙ አሉ ሚስቱ ወደዛ ስለሄደ ሲሞች የግድ ሆኖበታል መመለስ ስለዚህ ወደ ሀጅ ሂድ ያሉት ከጦር ሜዳ አስቀሩት ነው አሁን እንግዲህ ብዙ ሴቶች የሚያነሱት ጥያቄ እንደው ለሸቅል መተን ነበረ ሪያድ ነው ያለሁት ደማም ነው ያለሁት መዲና ነው ያለሁት ሀጅ ደረሰና መካ ሀጅ ሀጅ መስራት ፈልጋለሁኝ የሚል ጥያቄ ያነሳሉ ጉዞ ለመጓዝ መንገድ ላይ ወንድ ያስፈልጋቸው መንገድ ላይ ነው መካ ላይ አይደለም መካ ድርሶ የሚመልሳቸው እንጂ መካ ድርሷቸው ከተመለሰ ሀጅ ሐጅ ቢሰራ ባይሰራ ችግር የለው ስለዚህ ሄድ ያሉት ከጦር ሜዳ መልሰው ወደ ሄድ ያደረጉት ሴት ልጅ ብቻዋን ሄዳ ሀጅ መውጣ መስራት የሚፈቀድላት ወይም ይቻል ወንጀል የሌለው ቢሆን ይሄን ሰውዬ ከጃሃድ አይመልሱት ነበር ግን መልሰው ሚስቱን ሐጅ እንዲያሰራ ነው ያደረጉት ስለዚህ ሴት ልጅ ገንዘብ አግኝታ ጉልበት አግኝታ ጊዜ አግኝታ መህረም ካላገኘች ሐጅ አይወጅብባትም ይያሉ لا يخلون رجل امراه رجل بامراه الا ومع ذو محرم المحرم من يحرم عليه نكاحها ابدا محرم የሚባለው ዘላለም ልታገባው የማይፈቀድ ወንድ محرم ይባላል ዘላለም ስንል ጊዜያዊ የማይፈቀድ ያለን ግዚያዊ ሊያገቡ ታገባው የማይፈቀድ ግን ከጊዜ በኋላ ልታገባው የሚፈቀድ እንዳለ የሚያሳየው የእህት ባል ለምሳሌ የእህት ባል ለጊዜው ሊያገባት አይችልም እህቷን እስከያዘ ድረስ እህቷን ፈቶ ዒዳዋ ካለቀ በኋላ ግን ታገባው ትችላለች እህቲቱ ያው በባህሉ የእህት ባል ማግባት አይደለም የዘመድ ባል ማግባት እንደ ወንጀል የሚቆጠረው ግን እንደ ሸሪዓ ስናየው ዒዳዋን ከጨረሰች ሊያገባት ይችላል ባሏ ከሞተ ወንድምየው ሊያገባት ይችላል ፈቃደኛ ከሆነ እሷ ስለዚህ ግዚያው የሚባልና ቋሚ የሚባል ነገር አለ የአባት ቢስ ምን ጊዜም ልናገባት አይፈቀድም እናታችን ያልሆነች የአባታችን ሚስት ዘላለም ልናገባት አንችልም አብረናት ሀጅ ልንሄድ እንችላለን ማለት ነው ሁለት እህትማማቾችን አንድ ላይ ስለማይፈቀድ የእህት ባል አያው ብያቸዋለሁ ያክስትም እንደዛው ነው አክስት የእህቷን ልጅ አግብቶ ከሆነ ወንድሟን ልጅ አግብቶ ከሆነ ግዝ ያችን ልጅ እስካዘ ድረስ አክስቱን ማግባት አይችልም እሷን ከፈታ ግን ወንድሟን ወይም የእህቷን ልጅ ከፈታ አክስቱን ዙሮ ማግባት ይችላል ስለዚህ ግዚያው የሚባለው ማህረም አይባልም አሁን ብዙ ጥያቄ የሚነሳው የእህቴ ባል አለ እህቴን ሀጅ ያስደርጋታል አብሬ በህድሳ ምን ጥያቄ ያነሳሉ እህቶቻችን ላንቺም ባል አለ ይስጥሽ ነው እንላት እንጂ የባልውን የእህት ባል ላንቺ ማህረም ሊሆንሽ አይችልም እንደው ብዙዎች ብልግና ላይ የሚገኙት እንደውም እንዲያለው ቦታ ላይ ንገርማቸዋል ሰው ዘመርና ብሎ እህቷን ባል አትይዝም ብሎ የሚያምነው እሱም አይጠረጠርም እዚህ ላይ የሚሰሩ ወንጀሎች ብዙ ናቸው ነብዩ አለይሂ ሰላቱ ወሰለም የባል ወንድም አጎት ምናምን ነገር ቢገባ ምን ችግር አለ ቤት ወንድሙ ምስ ቤት ቢገባ ምን ችግር አለ ስለዋቸው ሞት ነው ያሉት ሞት ታቀላችሁ አልተረፍኩም ብቻ ነው ያገራችሁ ሰው ይሄማ ሞት ነው ማለት ዘመር ተው አይጠረጠር ስራውንም ሰርቶ ሊወጣ ይችላል ማለት ነው አጅነቢ ከሆነ ምን አመጣህ አካባቢ ይባላል ዘመር ነው የተባለ በዝምድና እንዶ ሀገራችን እኮ አላህ እንደማራቸው እንጂ ወንድሙ ከሌለ ወንድሙ ቤት ሄዶ አድሮ ይወጣል ሌላ ምንም ወንድ በለለበት ከመንገድ መጥቶ እሱ የለም ከረለስ አልገባም አይልም እዛው ገብቶ አድሮ ነው እርግጥ ብዙዎቹ ምን ሊከለክላቸው ይችላል ወንጀሉ ፈርተው ሳይሆን ደው ባህሉ ራሱ እንዴት ስለሚታይ ፍጃሩቱ ፍላጎቱን ዳይኖራቸው ነፍሳቸውን ያሸነፉም ይችላሉ ደግሞ አንዳንድ ቦታ አድኖ የሚሄዱ ወንድሞችም አሉ አገር አገር አለው አካባቢ አለው ሸሪዓን በደንብ ያልተረዱ ብዙ አለ አገራችን ውስጥ ገገባች ስለዚህ መህረም ማለት ዘላለም ሊያገቡት የማይፈቀድ ማለት እንጂ የዘር ሐረግ ያለው ማለት እንዳይመስለን ነው طيب አሁን ሴት ዝም ብላ መውጣት የለባትም ያለ መህረም መውጣት የለባትም ከልክል ነው ማለታችን ነው እንጂ ይሄንን ህግ ጥሳ ሄዳ ሐረም ከተገኘችና ከሰራች ሐጁ አይበቃም አንልም በነገራችን ሐጁ ሊበቃ ይችላል ግን እንደዚህ ሆና እንድትወጣ ሸሪዓው አያስገድዳትም ከወጣችም ወንጀለኛ ከመሆን አይቀርላትም ወንጀለኛ ነች ማለት እንጂ ሐጁ አይበቃም ማለት እንዳልሆነ ሁላችን እንረዳው ቀጥሉ وعنه أن النبي صلى الله عليه وسلم سمع رجلا يقول لبيك أن شبرمة قال من شبرمة قال أخ لي أو قريب لي فقال حججت عن نفسك قال لا قال حج عن نفسك ثم حج عن عن شبرمة رواه أبو داود وابن ماجه وصححه ابن حبان والراجح عنه أحمد وقفه وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم سمع رجلا يقول የሆነ ሰው ሲናገር ሰሙት ነብያችን አለይሂ ሰላም ምን እያለ ለበይከ አን ሹብሩማ ለበይከ አን ሹብሩማ ለበይከ አን ሹብሩማ ይላል ቃለ من ሹብሩማቱ አሉት የምን ሹብሩማ ነው አን ሹብሩማ አን ሹብሩማ የምትለው አሉት ወንድሜ ነው አላቸው ቃለ አኹሊ የሆነ ወንድም ነበር ሹብሩማ የሚባል ወይም አው ቀሪቡል አላቸው ቅርብ ዘመድ ነበር ወንድም ሳይሆን ቅርብ ዘመድ ነበር አላቸው ሸኩ ምን ራው ይመስላል ዘጋቢው ወንድሜ ይበል ዘመድ ይበል ተጠራጥሯል ከዛ فقال ነብያችን ጠየቁ ሰውየውን ይሄ አንሾ ለበክ የሚለውን ሐጅተ عن نفسك አሉት ለራስ ሐጅ ሰርታ ካሁን ቀደም አሉት قال لا አረ የለም አላቸው قال حج عن نفسك መጀመሪያ ለራስ ሐጅ ስራ ከዚያ ثم حج عن شبرمه በሚቀጥለው አመት ማለት ነው በአንድ አመት አይቻልም ለሁለት አንድ አመት አይቻልም ለራስ ስራና በሚቀጥለው ደግሞ ለሹብሩ ማለ ወንድምማከው ዘመድማከው ለሱ ሐጅ ተሰራለ አሉት ለራሱ ሐጅ አልሰራ ለሰው ሐጅ መስራት ስለማይቻል ነው የጠየቁት ሰርቻለሁ ቢላቸው ኑሮ ቀጥል ይሉት ነበር رواه ابو داود وابن ماجه وصححه ابن حبان ابن حبان صحيح ብሎታል ሌሎች ዘግበውታል ወራጅሁ ትክክለኛው ዘገባ عند احمد احمد ዘንድ ወቅፉሁ ሐዲሱ መውቁፍ መሆኑ ነው ሐዲሱ صحيح ነው ابن حبان صحيح ብለውታል በሐኪም እስናዱ صحيح ብለውታል እዚህ ቦታ ላይ ዝም ብለዋል ዝባብ ላይ ስለዚህ ያው ኢማሙ አህመድ መውቁፍ ቢያደርጉትም መውቁፍ ማድረጋቸው ምናቀሳሚ ضعيف ሊያደርጉት ነበር ግን ሌሎች ዘገባዎች አስቀምጠዋልና ሐዲስ ተቀባይነት አለው ነው ለራሱ ሐጅ አልሰራ ለሰው አይሰራም ለሰው ለራሱ የሰራ ለሰው መስራት ይቻላል ለበይክ ያው ትርጉሙ ወደፊት ይመጣ ኢንሻአላህ ሹብሩማ ማለት የሰው ስም ነው አሁን ያው ቀሪቡን የሚለው ተጠራጥሮ ነው ወይ ወንድሜ ያለው ወይም ዘመዴ ነው ያለው ለራስ ሐጅ ሰርተሃል ሲሉት አልሰራም ማለት ለቅርብ ዘመዱ ሐጅ መስራት ይቻላል አሁን ይህ ሐዲስ የሚያሳየው በህይወት ይኖር ሐጅ የሚሰራለት ይሞትም ይቻላል ነው የሚያሳየው ላኪን في النافله تجوز مع قدرته على الحج ፈርድ ሐጅ ከሆነ በህይወት ያለ ሰው አቅም ሲያጥረው ነው አቅም ካጠረው የማይችል ከሆነ ገንዘብ ከፍሎ ሰው ሀጅ ሊያስደርግ ይችላል ከሞተ ያው ሀጅ ይደረግለታል ትርፍ ሀጅ ከሆነ ግን ቁዋ ያለው ኃይል ያለው ቢሆን ሰው ሀጅ ማስደረግ ይቻላል እኔ መሄድ አልፈለኩም ዘንድሮ ስራ አለኝ ገንዘብ አለኝ ለአንድ ምስኪን ሰጠውና ከሀጅ ስራ አለኝ አልኩት ለሰው ለኔ የሚሰራልኝ በእኔ ስማ ሀጅ እንት ብሎ ስለዚህ እሱ ገንዘብ ሊቀበል ነው በገንዘብ ስለሆነ አጅራለኝ አለኝ ሀጅ እንደ ስራ ይታሰባል ማለት ነው طيب ወይም ደግሞ ዝም ብሎ ገንዘቡን እንካሰጥቻለሁ ሐጅ ስራበት ይለዋል ለራሱ ያ ሐጅ ለሚሰራው ሰውዬ ነይቶ ሰጠው ገንዘብ ይሄኛው በገንዘቡ ሐጅ አጅር አለው ያኛው ሐጅ በመስራቱ የራሱ አጅር አለው ማለት ነው طيب ለሰው የሚተካሰው ያው ሐጅ ለራሱ ማድረግ አለበት ብለናል ኢህራም የናቂሩ مع الصحه والفساد አሁን እዚህ ጋር አንድ ነገር በደንብ ሐዲስ አይታችሁ ከሆነ ሰውየው ለበይክ ብሎ ኢህራም አድርጓል ኢህራም ካደረገ በኋላ ለራስ ሰርተሃል ወይ ያሉት አያችሁ ራስ ሰራሁም አላቸው ለራስ አድርገው እያሉት ነው ኢህራም ያደረገው ለዛኛው ነው ለዛኛው ኢህራም ማድረጉ በትክክል መስመር ስላላደለ ወደ አንተ መቀየር ግን ትችላለህ እያሉት ያጅብ ነው ሌላው ጃሂልን ሰው ያላወቀን ሰው እየጠየቁ ቢሆን ማስተማር አለብን ራሱ መቶ ካልጠየቀ ይሄን ይሰራ እንዴት ሀገር ይሰራው እንዴት ሀገር ይህራም ያደረከው ምን ሀጅን ይሰራው ቁርአን ነው ተመጥቶ ነው ኢፍራር ነው ምንድነው ይሰራው ኢፍራር ከሆነ እንደዚህ መሰራት ያለበት ቂራን ከሆነ እንደዚህ መሰራት ያለበት ተመጥቶ ከሆነ እንደዚህ መደረግ ያለበት እያል እየጠየቅን ቢሆን ማስተማር አለብን እነሱ ካልጠየቁ ማለት ነው እሺ ሌላው ሙፍቲ የሆነ ሰው ፈትዋ መስጠት የሚችል ሰው ፈላጉት ዳኝ በየነለሁ አጥሪቀ ሰይሃ ሰውየው ተሳስቶ ባልሆነ መንገድ ተሳስቶ ትክክለኛው መንገድ መሰረት ያለበት በዚህ መልኩ ነው ብሎ ማስተማር ይጠበቅበታል ነው ያላ ቀጥሉ وعنه قال خطبنا رسول الله صلى الله عليه وسلم فقال إن الله كتب عليكم الحج فقام الأقرع ابن حبيس فقال أفي كل عام يا رسول الله قال لو قلتها لوجبت الحج مرة فما زاد فهو تطوع رواه الخمسة غير الترمذي وأصله في مسلم من حديث أبي هريرة وعن ابن عباس رضي الله عنهما أنه قال خطبنا رسول الله صلى الله عليه وسلم فقال إن الله كتب عليكم الحج فقام الأقرع بن حابس فقال آفي آه، كل عام يا رسول الله قلت هل آه، وجبت الحج مرة فما زاد فهو تطوع رواه الخمسة غير الترمذي واصله في مسلم من حديث ابي هريره ابن عباس ናቸው የዘገቡት ሐዲሱን ምን አሉ ابن عباس خطبنا رسول الله እዚህ ጋር በደንብ ልመዷቸው خطبنا ከሆነ ረሱሉ ነው የሚሆነው ረሱሉ በዶማ ላማ ረሱል الله ቃለ ከሆነ ረሱሉላህ ነው ምንድነው ሰሚዕቱ ከሆነ ግን ረሱል አንልም ረሱላ ነው ምንድነው ረሱል አላህ ሰሚዕቱ ከሆነ ያ ረሱሉላህ አይባልም ያ ከመጣች ላሟ ፈታ መሆን አለበት ያ ረሱላህ ነው መሆን ያለበት خطبنا رسول الله يا الله መልእክተኛ መከሩን እና ፈቃለ ምክራቸው መካከል ላይ የሚቀጥለውን አሉ ይላሉ ان الله الله ከተበ አለይኩሙል ሐጅ በእናንተ ላይ ሐጅን ጽፏል ግዴታ አድርጓል እና ሐጅ ስሩ አሉ ሶድቁ ከተባለ አንድ ብር ቢሆን ስድቅ ካደረገ ሰውየው ትእዛዝ ፈጽሟል የሚባል ቁጥር መጠየቅ ያስፈልገው اذبحوا በቀረተን አሉ ተባሉ ይሁዳዎች ላምረዱ ሲባሉ ዝም ብሎ አንዳንድ ለማምተርድ ቢያደርጉ መገላገል ነበር አንዳንድ ሰው ጥያቄ የማያስፈልግበት ቦታ ላይ በራሱ በራሱ ላይ ባመጣምጣም ይተገላለ ጥያቄው ራሱ ጥያቄ ያመጣበታል አሁን ሳቸው ሀጅ መስራት አለባችሁ አሉ አንድ የሀጅ ሰርቶ ትዛዝ ፈጽም ያለው ሀጅ ስብሎ ሆነ ሰርተናል እ ላባይ ግድብ ገንዘብ አውጡ ከተባለ አቅሙ የሚችል ካወጣ በኋላ አውጥቻለሁ ነው ሰውየው ገደብ ሲሰጥ ነው ገደብ ካልተሰጠ የሚችለው ማውጣት ብቻ ነው ስለዚህ አሁን እዚህ ጋር ነብያችን በደንብ ተከታተሉት ምንድነው ያሉት ሐጅን አላህ ግዴታ አድርጎባችኋል ሐጅ ስሩ ነው ያሉት ብሎ ሐጅ መስራት ነበረባቸው ግን አቅራብ ነው ሐቢስ ምን አለ ሰው ነው فقام مقام አልአቅራው አቅራ የሚባለው ابن ሐቢስን የሐቢስ ልጅ የሆነው فقال ጠየቃቸው አለ ማለት ነው አፊ ኩሊ አሚን ያ ረሱላህ በየአመቱ ነው ሐጅ ምሰለው ማለት ነው አላቸው አዎ ብለ ይሆን ነበር አሉ قال لو قلتها አዎ ብዬ ብመልስልህ ለወጀበት በየአመቱ ይወጅባችሁ ነበር ያንን ደግሞ አትወጡትም ነበር ችግር ላይ ተወድቁ ነበር ለምን ጠየቅ ነው አልሐጅ መራ ሐጅ አንድ ጊዜ ነው ሐጅ አንድ ጊዜ ነው ፈማዛደ በእድሜ ማለት ነው በአመት አይደለም በእድሜ አንድ ጊዜ ነው ፈማዛደ ከአንድ ጊዜ የጨመረው ከአንድ በላይ የጨመረ ነገር ሁለተኛ ሶስተኛ ሐጅ ቢያደርግ ሰውየው ፈሆ ተጠወው ይባላል ትርፍ ሶላት እንደምንሰግደው ትርፍ ሰሪቃ እንደምንሰድቀው ትርፍ ሐጅ ነው የሚባለው አምስቶች ዘግበውታል ከትርሚዚ ውጭ ያሉት ወአስሉሁ ማለት ፍሬ ሐሳብ መሰረቱ የዚህ ሐዲስ في مسلمين ሙስሊም ውስጥም ይገኛል ባይሆን ከብኑ አባስ ሐዲስ ሳይሆን ምን ሐዲስ አቡ ሁረይራ አቡ ሁረይራ ከዘገቡት ሐዲስ ፍሬ ሐሳቡ ከነበሩ ከዚህ ይለያል ማለት ነው የዚህ ሐዲስ ፍሬ ሐሳቡ ግን መሰረቱ ሙስሊም ላይ የሚገኛል ያው ትክክለኛ ነው ሐዲሱ ለማለት ነው طيب ሐዲሱን ያው ጥሩ ነው ማለት ነው ወለፍዙ ሙስሊም ይላል خطبنا رسول الله قال يا ايها الناس من مسلمين ان الله فرض عليكم الحج فحجوا فقال رجال او فقال رجل اكل عام يا رسول الله فسكت حتى قال ثلاثه ሶስት ጊዜ ጠይቃቸው ሳቸው ዝም ቢሉት ዝም ቢሉት እንደው አልገባዋል ሶስት ጊዜ ጠይቃቸው فقال رسول الله صلى الله عليه وسلم لو قلت نعم لوجبت አዎ ብልህ ይወጅብ ነበር ወላ መስተጧዕቱም ደግሞም ባልቻላችሁ ነበር አሉ ዘሩኒ ማተረክቱኩም እስከ ተውኳችሁ ተውኛሉ ይሄን ይሄን ያህል ቁጥር ይሄን ያህል ይሄን ያህል ብዬ ቁጥር ካልሰጠሁ ዝም ካልኳችሁ ዝም በሉኝ እናንተ ቁጥር አጠይቁ ይባታቸው ነው فانما اهلك من كان قبلكم ከናንተ በፊት የነበረን ሰው የነበሩትን ያጠፋቸው ከስራቱ ሱአሊ ጥያቄ ማብዛት ነው አላስፈላጊ ጥያቄን ይሄን አድርጉ ተብሎ መታዘዝ ሲመጣ መስራት አለባቸው ግን ዝም ብሎ በራሳቸው ተፈራሰው ሲያበዙ ጥያቄ ያበዙ ከዚያም ደግሞ ነብያቸው የሚሏቸውን ነገር ተቀብሎ አለመተግበርና መጨቃጨቅ መለያየት መጣ ያ ነገር አጠፋቸው እናንተም እንዳያጠፋችሁ አደራ ነው فاذا امرتكم بامر نار አንድ የሆነ ነገር ሳዛችሁ ያዘዝኳችሁን ነገር አቅማችሁ በቻለ መፈጸም አለባችሁ አሉ ፈቱ ምን መሰጧቱ واذا نهيتكم عن شيء ስለ አንድ ነገር ከለከልኳችሁ የነገር እንዳሰሩ ካልኳችሁ ፈደዑሃ አቅም የሚባል ነገር የለም መተው ላይ ጀግናውም ፈሪውም ወንዱም ሴቱም ትልቁም ትንሹም ዲሃውም ሀብታሙም ይችላል መተው መስራት ላይ አቅም ይጠይቃል በተዛዝ እንዳቅማችሁ ከልከላ ላይ ሁላችሁም ተከልከሉ ነው ያሉት እና እዚህ ሐዲስ ፍሬ ሐሳብ ሙስሊሙ ሰለላሁ የሚለው ሀዲስ ይሄ ነው ዙሮ ዙሮ ሐጅ በእድሜ አንድ ጊዜ እንደሆነ እሱም ግዴታ እንደሆነ ምን አርካል እንደሆነም ግልጽ ነው ነው እሺ والمواقيت عن ابن عباس رضي الله تعالى عنهما النبي صلى الله عليه وسلم وقف بأهل المدينة ذا الحليفة والأهل الشام الجهفة ولأهل النجد قرن قرن المنازل ولأهل اليمن يلملم من هن هن لهن ولمن أتى عليهن من غيرهن ممن الحج والعمرة ومن, ومن كان دون ذلك فمن حيث أن شاء حتى أهل مكة من مكة متفق عليه عن ابن عباس رضي الله عنهما أن النبي صلى الله عليه وسلم وقت لأهل المدينة ذا الحليفة ولأهل الشام الجحفة ولأهل نجد قرن المنازل ولأهل اليمن يلملما هن لهن ولمن آتى عليهن من غيرهن ممن أراد الحج أو العمرة ومن كان دون ذلك فمن حيث أنشأ حتى أهل مكة من مكة متفق عليه ከብኑ አባስ ተዘገበ ስራቸውን አላህ ይውደድ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ወቀተ ጊዜ ማን ነው ወቅት አብጅተዋል ቦታ አብጅተዋል ወቀተ ማለት እዚህ ብለው ወስነዋል እንደማለት ነው ገድበዋል እንደማለት ነው ገደብ ሰጥተዋል የምን ገደብ ሐጅ የሚሰራ ሰው ኢህራም የሚጀምርበትን ቦታ ዝዝ ብለው ኮልለዋል ወይም መድበዋል እንደማለት ነው ለአህል المدينه ለመዲና ሰዎች ዘል ሁለይፋ የምትባለዋ አሁን ላይ ምን ትባላለች ይሄ ቀድሞ መጠሪያዋ ነው አሁን ላይ አባሩ አልይ ነው የሚባለው አባሩ አልይ ይባላል ያው የመዲና ኢህራም ማድረግ እዛው ከተማው ጫፍ ላይ ነው ከመዲና ሳንወጣ ሩቅ የሚባለው ለመካ እንግዲህ እንደው ከኢህራም ቦታ ሁሉ የመዲናው ነው ወደ 400 ኪሎ ሜትር አካባቢ ይርቃል ለመካ የለምለም ማን ነው አዎ የመዲና የዘል ሁለይፋ ማለት ነው ዘል ሁለይፋ ማለት ዘል ሁለይፋን መድበዋል ማለት ለመዲና ሰዎች ወሊአህሊ ሻም ሻም ማለት ኡርዱን ፊለስጢን ሉብናን ሶሪያ አካባቢ ማለት ነው አሁን ላይ እንግዲህ አራት እስራኤል ከጨመርን አምስት ሀገር ነው ለሻም ሰዎች አልጁህፋ የሚባል ቦታ እሱን መድበዋል ያለን ነው አሁን ላይ ማንንም ጁህፋ ያሁን ላይ ያስማል ይመስለኛል ወደንቦ አካባቢ ነው ወለአህሊ ነጅድ ለደጋ ሰዎች ደግሞ ሪያድ ዙሪያ ነጅድ ይባላል ቀርነል መናዚልን ቀርነል መናዚል ይባላል ያሁን መጠሪያ አሁንም ይለያል ያው ሰዎች የድሮውን ስም እየቀየሩ አሁን ባለው ተግባር እየሰየሙ ስለሚገኙ ነው እንጂ ያው አሁንም ጽሁፉ አለ ቀርነ መናዚ ብለው ቦታው ላይ ጽፈውበታል ነገር ግን ሸለቆ በሚል ነው ስያሜ የሚሰጡት አሁን ላይ ያው ሸለቆ ስላለው አካባቢው ላይ ዋዲል الكبير ዋዲ الصغير ያሉ ስያሜ ይሰጡታል አላያ ዝሮ ዝሮ ቀርነ መናዝል ስሙ እንዳለ ነው የሪያድ አካባቢ ጧይፍ አካባቢ ነው የሚገኘው ቦታው ለማለት ነው ጧይፍ ከተማው ስንገባ የሚገኝ ነው ቀርነ መናዝል ማለት ወሊ አህሊ اليمن ለየመን ሰዎች ደግሞ በጅዳ ጠርዝ ላይ ባህሩ ጠርዝ ላይ የሚመጡትና የለምለም የምትባላለች ከመዲናም ስንመጣ በጎን ከመጣ እናገኛለን የለምለም አቅጣጫው እዚህ ጋር ነው ብሎ ጽሁፍ አለ አይታችሁ ከሆነ ከመዲና ስንመጣ የለምለም ጽሁፍ አለው መንገድ ላይ ማሐጧ ምናምን አለው ከየመን ለመጡ ሰዎች የለምለም ላይ አሉ ሁነ እነዚህ የጠቀስኳቸው ለሁነ ለተጠቀሱ ሰዎች ነው ማለት ነው ሁነ ቦታዎቹ ነው ለሁነ ለተጠቀሱ አገሮች ነው ማለት ነው እንዲሁም ወሊመን ለሰዎችም ነው አታ አለህነ በእነዚህ ቦታ ለመጣ የኢትዮጵያ ሰው በመዲና ዙሮ ከመጣ ዘልሁለይፋ ነው ኢህራም የሚያደርገው በሻም ዙሮ ከመጣ ጁህፋ ላይ ነው በሪያድ ከገባ ቀርነ መናዚል ላይ ነው ኢህራም የሚያደርገው ማለት ነው ወሊመን አታ ለመጣ ሁሉ ማለት ነው አለይህነ በእነዚህ በተመደቡ ቦታዎች ምን غيرهن የዛች ሀገር ኗሪ ያልሆነ ማለት ነው ባይሆን ምን አራደ ሐጅ ወይ ዑምራ ሐጅ ቶ ከገባ ማለታችን እንጂ ሐጅም ዑምራም ካልነያ ለንግድ ከሆነ የሚገባው ለሌላ ጉዳይ ከሆነ የሚገባው ግድ ኢህራም አድርጎ የሚያስገድደው የለም ሐነፊያው መዝሐብ ላይ እዛች ቦታ የረገጠው ሁሉ ኢህራም አድርጎ መግባት አለበት ግዳጅ ይላል ላ ሐጅ አስቦ ከሆነ ነው እንጂ ካላሰበ ግድ እዛ ሀገር ገብተሃልና ሐጅ ስራ የሚለው የለም ያው ወጅበበት ከሆነ የወጀበበት ሰው ሐጅ ይሆን እንጂ እዛች ኢህራማን ቦታ ረግጠሃልና ሐጅ መስራት አለበት የሚለው ነገር የለም طيب ممن اراد الحج والعمره የሚለው ይሄን ነው የሚያሳየው ወመን ካነ የሆነሳ ዱነ ذلك ማለት ከነዚህ ከተጠቀሱና ከተመደቡ ቦታ ግቢ የሆነ ከጧይፍ ወደ መካ ጠጋ ያለ ወይ መካውስ መካ ስንል ከአባ ብቻ እንዳይመስላችሁ መካ የሚባል መንጥቅ ያለው ራሱን ችሎ እዛ ውስጥ ሆነ ከመዲናም ከዙል ሁለፋ ወዲህ የሆነ ሰው ከሆነ ምን ማድረግ አለበት ለሚለው فمن حيث انشاء ከተነሳበት ቦታ ከመኗሪያው ከስራ ቦታው ከሚነሳበት ቦታ ኢህራም አጎ ይነሳል ነው ምንድነው ወደፊት ሲሄድ የማያገኝ ከሆነ ኢህራም ቦታ ወደ ኋላ ከቀረበት ካለበት ቦታ hatta አህሉ መካ የመካ ሰዎች እንኳን ቢሆኑ ሚመካ እዛው ከመካ ኢህራም አድርገው ወደ ይሄዱ እንጂ ወደ ውጭ ውጡ የሚላቸው የሚያስገድዳቸው የለም متفقون عليه ቡኻሪና ሙስሊም የመካች እዛው ካሉበት ኢህራም ያደርጉ ይያለ ነው እሺ ሐጅ ከሆነ ትክክል ነው ኡምራ ከሆነስ ኡምራ ከሆነ መውጣት አለባቸው አሉ ዑለማዎች መውጣት ስላችሁ ወደዛ ቦታው አይደለም ተባሉት ቦታዎች መውጣት ሳይሆን ከሐረሙ ክልል ውጭ መውጣት አለባቸው ማለት ነው ሐረም የሚባል ክልል አለ በያቅጣጫው ለምሳሌ አረፋ ከሐረም ውጭ ነው ሙዝደሊፋና ሚና ግን ከሐረም ክልል ውስጥ የሚመደቡት እንደገና በወዳ በሚና ፈቅ ብለን ደግሞ ማንና የምትባል ቦታ አለች ነብያችን አለይሂ ሰላቱ ወሰለም ዑምራ አንዴ ህራም ያረጉባን ልክ መስጂድ አይሻ የሚባለው ከሐረም ውጭ ነው መስጂድ አይሻ የሚባለው አሁን ኢህራም ይደረግበት ከሐረሙ ክልል ውጭ ነው ምን ሆነ ቦታ ሊስሙ አጠፋችኝ እንጂ በሚና ወደዛ ፈቅ ብላ አንድ ነብያች በዛ መተው ነው ሐጅ ኢህራም ያደረጉት ዛ ዑምራ እና ከሐረም ውጭ መውጣት የግድ ነው ይላሉ ለዑምራ ከሐረም ውስጥ ኢህራም ማድረግ ቢቻል ኑሮ አይሻን አቡ አብዱራህማን ኢብኑ አቡበክርን ሄድና ዛ ኢህራም አስደርገሃና አይሉት አይሉትም ነበር አይሻ ሁሉም ሐጅና ዑምራ ሰርቶ ሲሄድ ሐጅ ብቻ ሰርቼ ለህረው አለች ችግር የለውም አልዑምራ ተረፍ ለሐጅ ኡምራኮ ከሐጅ ሰጠና ተካታለች አብራ እንደሰራሽ ቆጠርልሽ ቢሏት ቀልቧን ቢያላት እንግዲያስ እኔ አሁን አልወጣም አብዱራህማን አሉና ወሰዳትና አሉ እዛው መስጂድ አይሻ የሚባለው እሷ ኢህራም ሳደረገች በእኛ ቦታ እዛ ሄድና ኢህራም አስደርጋና ከሐረም ውጭ አሉት ግድ እዛ ነው መከድ ያለበት ማለት ሳይሆን በየትኛው ማቅጣጫ ይውጣ በጅዳ ይውጣ በዛ ይውጣ ከሐረሙ ክልል ወጥቶ ነው ኢህራም የሚደረገው ለዑምራ ከሆነ ለሐጅ ከሆነ ግን እዛው ግቢም ይቻላል حرامም ሆኖ ኢህራም ማድረግ ይቻላል ከውጭ የገባ እንዳይሆን ብቻ ከውጭ ሲገባ ግን ለሐጅ ጋር አስቦ ከሆነ የሚገባው እኒህም ቦታዎች አልፎ መሄድ የለበትም ቢያንስ በዑምራ ወይ በሐጅ ኢህራም ሳያደርግ ዑምራ ኢህራም አድርጎ ገብቶ ዑምራውን ሰራ ተፈታ አሁን ደግሞ ሐጅ ሊቀጥል ነው አሁን መውጣት አለበት የለበትም ባለበት ቦታ ኢህራም ያደርግ ሲገባም ዑምራ ኢህራም አድርጓል አሁን ደግሞ ለሐጅ ዘው አለበት ቦታ ኢህራም ያደርግ እንላለን ስለዚህ ብዙዎቹ የመካ ሰዎች እንደ ዑምራ ያለባቸውም እስከማለት ነው የተጓዙ ለሷቦች ጊዜ ወጥተው ኢህራም አድረጉ የሚባል ነገር የለም ግን ዑምራን ሰራለን ካሉ መውጣት አለባቸው የሚለው ማስረጃ የአይሻ መውጣት ከሐረሙ ውስጥ ሆና ያለች ወጭ ወጣ ኢህራም እንድታደርግ ማዘዛቸው ህጉ ለሁሉም ይሆናል ነው የሚለው ሐዲሱ متفق عليه ቡኻሪና ሙስሊም የተስማሙበት ሶሂህ ሐዲስ ነው ግልጽ ነው የሚቀጥለው ሐዲስ ተመሳሳይ ሐዲሶች ናቸው ቅሮስ وعن عائشة رضي الله تعالى عنه عنها أن النبي صلى الله عليه وسلم وقت لأهل العراق ذات عرق رواه أبو داود والنسائي وأصله عند مسلم من حديث جابر إلا أن رواه شك في رفعه صحيح البخاري أن عمر هو الذي وقت ذات عرق وعند وعند أحمد وأبي داود والترمذي وعن أبي عباس أن النبي صلى الله عليه وسلم وقت لأهل المشرق عقيق طيب وعن عائشة رضي الله عنها سرانا الله لله عائشة أن النبي صلى الله عليه وسلم يا الله ملكتنيا وقت مد بوال ويم كللوال لأهل العراق لعراق سوج لإحرام بوتا መድበውላቸዋል ማንን ذات عرق ذات عرق የምትባለውን ቦታ ذات عرق የስራ ስር ባለቤት ማለት ነው ጥሬቃሉ ዕርቅ ማለት ጅማት ወይም ደግሞ ስር ማለት ነው ذات ማለት صاحب ባለቤት ማለት ነው የስራ ስር ባለቤት ማለት ያው ዛፋማ ስለሚበዛበት ስራ ስር የበዛበት ቦታ ለማለት ነው እንጂ ያው የቦታ መጠሪያ ሆኗል رواه ابو داود والنسائي አሁን ይሄ ሐዲስ ምንድነው የሚያሳየው ነብያችን ራሳቸው የኢራቅ ሰዎች እዚህ ቦታ ኢህራም ያድርጉ ብለው መድበዋል ነው የሚያሳየው ዋስሉሁ ፍሬ ሐሳቡ እዚህ ሐዲስ እንደ ሙስሊም ሙስሊም ውስጥ ይገኛል ባይሆን ከአይሻ ሐዲስ ነው ሳይሆን من حديث جابر የጃቢር ሐዲስ ነው ረዲየላሁ ዐንሁ ባይሆን ኢላ አን ራዊሁ አው ኢላ አን ራዊ ዘጋቢው ማለት ነው ራዊሂ ራዊ هذا الحديث ማለት ነው ሸከ ተጠራጥሯል ዘጋቢው في رفعه ወደ ነብያችን በማድረስ ነብያችን ናቸው ያንን ቦታ ያስቀመጡት ወይስ ዑመር ናቸው ወደሚለው መርፎነቱን ተጠራጥሮበታል ሸከ ጥርጣሬ አድሮበታል እሳቸው ናቸው ይበሉኝ ዑመር ናቸው ይበሉ ብቻ እንደዚህ ተብሏል ብሎ ነው ያወራው ማለት ነው ሸካ አደረበት في صحيح البخاري ያለው ደግሞ ምንድነው የሚለው ان عمر عمر بن الخطاب امير المؤمنين رضي الله عنه هو الذي እርሳቸው ናቸው ወቀተ ذات እርቅን ذات እርቅን ለኢራቅ ሰዎች የመደቡት ዑመር ናቸው ነብያችን አይደሉም ዑመር ምን አገባ አይ አገሩ ከተከፈተ በኋላ ኢራቅ የኢራቅ ሰዎች ሲመጡ በየት አቅጣጫ የሚመጡት በሪያድ ከመጡ ያው የሪያዱ ነበር የሚሆናቸው በሻም ከመጡ የሻም ሰዎች ያው የተመደበ ነበረ በዚህ መካከል መምጣት ፈለጉ በዚህ መካከል ሲመጡ አቅጣጫውን አዩና ዑመር ኢብኑ ኸጣብ የሻም ሰዎች እንዲሁም የሪያድ ሰዎች የሚመጡበት አይተው ለነዛ ለኢራቅ ሰዎች ደግሞ ማንና በጁላቸው ዛቱ እርቅን መደቡላቸው ነው የሚለው وعند احمد وابي داود والترمذي እነዚህ ሶስት ክታቦች ዘንድ አን ኢብኑ አባስ ከአብዱላህ ኢብኑ አባስ አንሳት ሐዲሱን አሁንም ተዘግቧል ረዲየላሁ ዐንሁማ ምን ይላል ان النبي صلى الله عليه وسلم ወቀተ ወቀተ ማለት ያው መድበዋል ወዚህ ቦታ ላይ ኢህራም አድርጉ ብለው አስቀምጠዋል አህል መሽሪቂ ለምስራቃውያን አልዓቂቀ አልዓቂቅ የሚባለውን ቦታ የቦታ ስም ነው አልዓቂቅ አቂቅ የሚባለውን ቦታ መድበውላቸዋል አሁን መሽሪቅ ማን ማን ናቸው እነ ፓኪስታን ቻይና ህንድ ወዘተ ኢዚያ የሚባለው ሚሲያ አሲያ የሚባለው ያካባቢ ያው ምስራቅ የሚባለው ለነሱ አልዓቂቅ መድበውላቸዋል ነው አሜሪካኖች ዝበይት ነው የሚመጡት ምዕራባውያን አሜሪካውያን ቤትም ትገቡት በጅዳ ነው በሪያድ እንደሚመስል በሀጅ የምታውቋላችሁ እርግጠኛ በመላ እንዲያስነግሩኝ በጅዳ ከሆነ ያው እንደ ኢትዮጵያ ነው የምትሆኑት ማለት ነው በባህሩ ላይ ነው ኢህራም የምታደርጉት በዛ ከሆነ የምትመጡት ምናልባት በሪያድ በኩል ከሆነ ሪያዶች ላኛ ሸርቅ ነን በነገራችን ልክ ነው ሪያድ ወደ ምዕራብ የምንሰግደው እኛ ሸርቅ ሆነ ለመካ ማለት ነው ስለዚህ በጅዳ የሚለው ሊሆን ይችላል አላየሃል ቦታዎቹ እያንዳንዳቸው ተመድበዋል በአውሮፕላን ለሚመስልስ ችግሩ እንጂ በአውሮፕላን ቢሆን ይናገራሉ ኢህራም ያደረጋችሁ ሰዎች እዚህ ቦታ ላይ እያሉ ይናገራሉ በተለይ ሰዎች አውሮፕላን በደንብ ያስተምራል ከኢትዮጵያም ስንገባ በመዲና የማይሄዱ ከሆነ ቀጥታ ወደ ጅዳ ብለው መካ የሚመጡ ከሆነ ባህሩ ላይ ነው ኢህራም ያደረጉት ነገር ግን በመዲና ምንዘረው ካሉ ያለ ኢህራም ጅዳ ያርፋሉ እንደገና በመዲና ሲሄዱ ከመዲና ሲመጡ ነው ኢህራም ያደርጉት ማለት ነው ችግር የለው አላየሃል ዛቱ እርቅ የምትባለው ተራራ ነበረ ዝቅ ያለም ቢሆን ማለት ነው ሁለት ኪሎ አካባቢ ነው ይላል على موضع الاحرام من الجهه الجنوبيه يبتدئ هذا العرق شرقا وما تحته من موضع الاحرام في وادي يقال انخل وينتهي غربا ማለት ወገን አልዓቂቅ አቂቅ ማለት ሸለቆ ነው አለ ለመካ ሸርቅ ነው ለመካ ምስራቅ ነው የሚሆነው ልክ በዛቱ ዕርቅ አቅጣጫ ነው የሚሆነው አለ ለመካ ለሚርቀው ርቀቱ 28 ኪሎ ሜትር ነው አልዓቂቅ የሚባለው ቦታ ለመካ 28 ኪሎ ሜትር እ አለይቅታ አልአቂቅ በዛቱ እርቅ አቅጣጫ የሚገኝ ከዛቱ እርቅ 28 ኪሎ ሜትር አይዋ ከመካ ከሆነ 128 ኪሎ ሜትር ነው የሚርቀው ለመካ 128 ለዛቱ እርቅ ከሆነ ያላቂት የሚባለው ቦታ 28 ኪሎ ሜትር ይርቃል ነው አቅጣጫው ባንድ ሆኖ ግን ይራራቃሉ ማለት ነው ሌላው መጀመሪያዎችን እያቸው ዘልሁለይፋ ምን ያህል ይርቃል ለሚለው 420 ኪሎ ሜትር ነው ለመካ ከመካ የሚርቀው ከመዋቂት ሁሉ ሩቅ የሚባለው ይሄ ነው ብያቸዋለሁ በአሁኑ ሰዓት አባሩ አልይ ይባላል አባሩ አልይ የተባለው አንድ አልይ የሚባል ባለስልጣን በቱርክ አካባቢ ለሐጃጆች እዛ ላይ ውሃ ምሶ በዛ ምክንያት ነው በአልይ ቢር እንደማለት ነው በዛው ተጠርቶ ነው ይላል እንጂ ያው ስሙ ዋናው ዘልሁለይፋ ነው طيب ለነብያችን መስጊድ መርቀቱ 13 ኪሎ ሜትር ነው የመዲናው ኢህራም ቦታ ለመስጂድ ነበዊ 13 ኪሎ ሜትር የሚርቀው ጁህፋ የሚባለው ደግሞ ያው ጁህፋ የተባለበት ጎርፍ ስለሚበዛበት ነው ይላል የሆነች እንደ ከተማ ያለች ነገር ነበረች ጎርፍ መጣና ጥብጥባ ወሰዳት ይላል በዛ ምክንያት ጁህፋ የሚባል ስያሜ ሰጠው ይላል በራቡግ በኩል አሁን ራቡግ ነው የሚል ብዙ ጊዜ ጁህፋን ራቡግ እያሉ ነው የሚጠሩት ያው ለ ለፈተሰሪ ቅርብ ነው ይላል ፈተሰሪ ዋና አውራ ጎዳና ከመካ መዲና የሚሄደው ማለት ነው طيب رابو بلدة كبيرة عامرة طيب 186 ኪሎ ሜትር ትርቃለች ራቡ የምትባለው ደግሞ ቀርነል መናዚል የሪያድ አካባቢ ያልነው ጣይፍ አካባቢ የሚገኘው 78 ኪሎ ሜትር ነው ለመካ የሚርቀው طيب قرن المنازل على طريق الطائف مكة النازل السيل الكبير السيل الصغير የሚባላል السيل الكبير ነው የሚባለው በዋናነት السيل الكبير ነው የሚታው ሸለቆ ያለው ጎርፍ የሚሄድበት ቦታ ስላለው የለምለም ያው የታወቀ ነው የለምለም ጉርጓድ አለች እዛ አካባቢ ይላል ሳዕድያ የምትባል ጉርጓድ አለች ይላል ሳዕድያ امراه حفرتها تسمى فاطمه ሳዕድያ የምትባል ነበረች እሷ የቆፈረቻት ውሃ በመሆኗ ሳዕዲ ብዕሩ ሳዕዲያ ይሏታል የለምለም የሚለው ሸለቆ ነው ይላል ከቲሃማ በከደጋው በኩል የሚነሳ ተራራ ነው ይላል ያው የለምለም በመባል የሚጠራ የሆነ እሱ ደግሞ 120 ኪሎ ሜትር ነው የሚርቀው ይላል 120 ኪሎ ሜትር ለመካ እሺ ለዛሬው ይሄ በቃናል ኢንሻአላህ ሰዓታችን አልቋል بارك الله فيكم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم